ምዕራፍ 13 ከአሜሪካውያን የምርምር ተባባሪዎቼ ጋር ከተለያየን ከአንድ ዓመት ተኩል በላይ ከፈረንሳይ ከመጣው ከሁለት ሳምንት በኋላ ለፕሮፌሰር ሃሮልድና ለራሴም ቃል በገባሁት መሰረት ወደ ሞገደኛው ደን site 09 ለመሄድ በጧት ተነሳው። ወደዚህ ጥንታዊ የቤተ ክርስቲያን ደን ለመሄድ ከባህር ዳር በሁለት አቅጣጫ መሄድ ይቻላል። ይሁንና ረዘም ቢልም ለስላሳው መንገድ በደብረ ታቦር በኩል በመዞር በመሆኑ በዚሁ በኩል ለመሄድ ወሰንኩ። የመጀመሪያው ስራ አድርጌ ወሰድኩት ዶክተር ክርስቶፎል የሰጠውን መላምት ለማረጋገጥ የአፈርና የድንጋይ ናሙና ወስጄ የብረትና የዩራኒየም ክምችት መኖሩን መፈተሽ ነው። አፈሩ የተለመደው አይነት ቢሆን ከዚያ አልፎ ምን ምርመራ ማድረግ እንዳለብኝ አጠቃላይ ሚስጥሩንም እንዴት መፍታት እንደምችል ምንም ሀሳብ የለኝም። ብቻ ግን እስከ መጨረሻው ተጉዤ ምስጢሩን ለመረዳት እንደወሰንኩ ግን ልቦናዬ ተገንዝቧል። በመካከለኛ ፍጥነት እየነዳው ከባህር ዳር ከተነሳው ከሶስት ሰዓት ከሰላሳ በኋላ ሞገደኛውን ደን ከቤተ ክርስቲያኑ ግማሽ ጣራና ጉልላት ጋር በርቀት ከማይበት ቦታ ደረስኩ። ገና ከእይታዬ እንደገባ ሰውነቴ ስንጥቅ አለ። መረበስ ጀመርኩ። መኪናውን ወደ ዳር አቁሜ የወረድኩና ምንድን ነው የሆንኩት አልኩኝ። እኔም ክርስቲያን ነኝ፣ ምስጢር ለማወቅ እንጂ ለማጥፋት እየሄድኩ አይደለም። ታዲያ ለምን እረበሻለሁ አልኩና ራሴን ለማረጋጋት ሞከርኩ። መኪናውን አስነስቼ እየነዳው ሳይሆን እያንኳተትኩ ማለት ይቀላል ለመጠጋት ሞከርኩ። በግምት አንድ ሁለት ኪሎ ሜትር ሲቀር ከአንድ አርሶ አደር ቤት ጥግ አስፈቀርኩና መኪናዬን አቁሜ እንዲጠብቁልኝ ነግሬ መስክ ስወጣ የማትለየኝን ሻንጣዬን በጀርባ ያዝዬ ወደ ደኑ ተጠጋው። ደን እወዳለሁ። ለዛፎች ከፍተኛ ፍቅር አለኝ። በተለይ የአብያተ ክርስቲያናትና ገዳማት ደኖች ካላቸው ሃይማኖታዊና ማህበራዊ ክብር ጋር ተዳምሮ ልዩ ድባብና ሞገስ አላቸው። ሁልጊዜም ወደ እነዚህ ደኖች የመሄድ አጋጣሚ ባገኘው ቁጥር መንፈሴ ይታደሳል። ያንን ስሜት ለማምጣት ሞከርኩ። የሚሳካልኝ ግን አልሆነም። ልቤ ድንግጥ ድንግጥ እያለ ዳገቱን ጉልበቴን እየደገፍኩ ወጣሁና ቤተ ክርስቲያኑ ስደርስ ባለፈው የተዋወቅኳቸው ዕቃ ጠባቂ መነኩሴ ከተለመደው ቦታ አገኘኋቸው። ኦ እርሳቸው መኖራቸው ጥሩ ነው አልኩና ወደ ቤተ ክርስቲያኑ ተጠግቼ በግንባሬ ተደፍቼ ተሳለምኩና አቤቱ በምህረት ጠብቀኝ አልኩ። ወዲያው በራሴ ተገረምኩ። ምስጢር ለማወቅ መጓጓትና ደግሞ በፍርሃት መናጥ ምን ይሉታል አልኩና ወደ አባ ሄጄ እንደምን አደሩ አባ አልኩኝና እጆቼን ደረቴ ላይ አመሳቅዬ ለመሳለም ጠጋ አልኩኝ። እንደምን አደርክ የኔ ልጅ አሉና ስራቸውን አቁመው ከደረታቸው አካባቢ በልዩ የቆዳ ማህደር ውስጥ የተሻጠውን መስቀላቸውን ሳብ አድርገው አሳለሙኝና እዚህ ላይ አረፍበል አሉኝ፣ ጠፍጣፋ ድንጋይ እያመለከቱ ከጎናቸው የጋመ ከሰል የተሞላ ምድጃ አለ። በጉማጅ እንጨት ላይ የተሰካ የበሬ ቀንድ በእሳት እያጋሉ ዋንጫ በመስራት ላይ ናቸው። ከወዴት መጣ ይሄኔ ልጅ አሉ። ረስተውኝ ነው እንጂ ባለፈው ከፈረንጆች ጋር ደኑን ለማጥናት የመጣሁት ነኝ አልኳቸው። ቀና ብለው አዩና አየኔ ነገር ዘንግቻ አይደል አሉና ቀጥለውም ደህና ናችሁ አሉና ታዲያ እንግዶች ይሄታሉ ብለው አካባቢውን ለማየት ሞከሩ። አይ ዛሬ እንኳን ብቻዬን የመጣሁት እነርሱ ስራቸውን ጨርሰው ከሄዱ ቆዩ አልኳቸው። የት ነው ሀገራቸው? አሜሪካን ነው። አንተም እዛው ነዋሪ ነህ? አይደለም፣ እኔ እንኳን ባህር ዳር ነው የምኖረው። ያው ስራ አገናኝቶን ነው እንጂ። <laughs> አሁን መቼስ በዚህ ዓለም ያለ የአዳም ልጅ ሁሉ መገናኛው ብዙ ነው አሉ። እኔን እያዋሩ ስራቸው ግን አልቦዘኑም። እንጨቱን ይዘው እያዟዟሩ ቀንዱን እሳት ያስለበልቡና እንደገና ቀንዱን መሬት ላይ ተክለው እንጨቱ የበለጠ ወደ ቀንዱ ውስጥ እንዲገባ መታ መታ ያደርጉታል። በዚህ ጊዜ ቀንዱ ቀስ በቀስ ይለጠጣል። አባ ስሞት ማን ይባላል አልኳቸው። ፈገግ ብለው ወደ እኔ ዞር አሉና አባ መዝገበ ስላሴ አሉ። ቁመታቸው ያረዘመ ያላጠረ ልከኛ ሲሆን ጸጉራቸው ጥቁሩ እየጠፋ ነጩ እያደላ ይመስላል። ፊታቸው ቀይ ሲሆን ረጅም ደስ የሚል ጺም አላቸው። ግንባራቸውና አይናቸው አካባቢ ቆዳቸው መጨማደድ መጀመሩ በፈጠራቸው መስመሮች ይታወቃል። ከጺም እንደምን የሚያመለጡት ከንፈሮቻቸው ሲገለጡ የዋህነታቸውን የሚገልጹ ዘርዘር ያሉ ጥርሶች አሏቸው። አይኖቻቸው ሞጭ ሙጨዋል፣ ግን አሁንም ንቃት ይታይባቸዋል። ስንት ዓመት እዚህ ቤተ ክርስቲያን አገለገሉ? አልኳቸው። ቀና ብለው እንደ ማሰብ አሉና እንግዲህማ ወደ 28 ዓመት ሊሆን አይደል አሉ። በጣም ይገርማል። 28 ዓመት አንድ ቦታ መቀመጥ አልኩ ለራሴ በሚመስል ሁኔታ። ጊዜ እኮ ሲቆጠር ነው እንጂ ሲኖሩት አይታወቅም አሉ። እርሱስ እውነት ነው አልኩና በምን ይተዳደራሉ? ሌላ ጥያቄ አከልኩ። የቤተ ክርስቲያኑ ዕቃ ጠባቂ በመሆኔ ደሞዝ ሀገሬው ይከፍለኛል። በእቃ ጠባቂነት የሚከፈሉት ለኑሮ ይበቃውታል? ይበቃል እንጂ እንደምታየው የእጅ ጥበብም አለኝ። ዋንጫ፣ መለኪያ፣ እጸ መስቀል፣ መቁጠሪያም እሰራለሁ እና ያ ሲጨማመር ብዙ ነው። ደግሞ ስለ አንድ መነኩሴ ከዚህ በላይ ምን ያስፈልጋል ብለህ ነው? እርሱስ እውነት ነው አልኩና ቀንድ ኬት ነው የሚያገኙት ስል ሌላ ጥያቄ አስከተልኩ። የንስሐ ልጆቼ ፍሪዳ ሲታረድ ከብት ሲሞትም አስበው ያመጡልኛል። የሩቁ ሰው ደግሞ ቀንዱን ራሱ አምጥቶ ዋንጫ እንድሰራለት ይጠይቀኛል። የእጅ ዋጋም ይከፍለኛል። ጠቅላላ ስንት ብር ያገኛሉ ልል አልኩና እዚህ ቅዱስ ቦታ የብር መጠን ምን ያደርጋል ብዬ ራሴን ገሰጽኩ። ደሞዝ ስንት ይከፈላሉ? ትርፍ ስንት ይገኘዋል? ቢዝነሱ ያዋጣል ወይስ የሚሉት ጥያቄዎች እዚህ ቦታቸው አይደለም፣ ያው ለምዶብኝ ነው እንጂ። አብሮት የሚያድር ጥበቃውን የሚያግዞት ሌላ ሰው አለ አልኳቸው። እረ የለም ምን ያስፈልጋል ብለህ ነው? እዚህ ግርማው በሚከብድ ደን በተከበበ ቤተ ክርስቲያን ብቻን ውሎ ማደር አያስፈራም? ሳለ ያለ ምን ያስፈራኛል? ደሞስ መች ብቻዬን ሆንኩ? አይ ቅድም እኮ ሌላ ሰው የለም ስላሉኝ ነው እንጂ። አሁን ሌላ ከውጭ የተመደበ ጠባቂ ሰው የለም። እንዲያ ስል ግን ብቻዬን ነኝ ማለት አይደለም። እንዴት አልኳቸው ስላልገባኝ። የባለፈው ጥናታችሁ እንዴት ሆነ አሉኝ። ሆን ብለው ውይይታችንን ወደ ሌላ ርዕስ እንዲቀየር ማድረጋቸውን ተረዳውና ጥናታችን ጥሩ ነው። የአንዳንዶቹ ቤተ ክርስቲያኖች ደኖች አስቸኳይ እንክብካቤና ጥበቃ ያስፈልጋቸዋል። በተረፈ በርካታ እጽዋትና እንስሳት ተጠልለው የሚኖሩባቸው ቦታዎች መሆናቸውን ተረድተናል አልኳቸው። ታዲያ ምን ታደርጉ አስባችኋል? እኛ ተመራማሪዎች ነን። አጥንተን መፍትሄ ነው የምንለውን ለሚመለከተው አካል ማቅረብ ነው። ከዚህ ያለፈ ብዙ አቅም የለንም። ይሆናል። ብቻ እኛም አካባቢ ሴቱ ወንዱ እየተጠየቀ ይሞላል፣ ህዝብ ይመዘገባል፣ ከብቶቹ መሬቱ ጥናት እየተባለ ይለካል። መፍትሄ ግን ብዙ የለም አሉ አባ። እውነት ነው ጥናት አስፈላጊ ቢሆንም ተጠንቶ መፍትሄ ካልመጣ ትርጉም የለውም አልኩኝ። ለራሴ ደግሞ <laughs> እርግጥ አሁን አሁን ጥናት እንጀራ እየሆነ ስለመጣ መፍትሄው ጋር መታገል የሚፈልግ የለም። ችግር ካለ ጥናት ያስፈልጋል። ጥናት ደግሞ ሙያና እንጀራ ሆኗል። ታዲያ ይህን ለስላሳ እንጀራ መፍትሄ በሚል ፈንገስ ማን ያሻግታል በሚል ተሳልቆ ራሴን ወጋሁት። የእኛን የዚህን ደብርስ እንዴት አገኛችሁት አሉ። የአፈር ናሙና ምርምሬን ውጤት ሳላይና ሌላ ሳይንሳዊ መላምቶችን ሳልጨርስ ስራችንን ባልታወቀ ምክንያት አቋረጥ ነው ማለት አልፈለግኩም። ምክንያቱም የሚስጥሩ ተካፋይ እርሳቸውም ጭምር ስለሆኑ አሁን ያለ ወቅቱ ማንሳት ሳይንሳዊ ትንታኔ ለመስጠት አያስፈልግም ብዬ ስላመንኩ ነበር። በአጠቃላይ ደኑ ከውጭም ከውስጥም ሲታይ በደህና ሁኔታ ያለ ነው። እንደ ሌሎች ልቅ የእንስሳት ግጦሽም አላጋጠመንም። ያም ሆኖ ብዙ ማወቅ ያለብን ነገር ይኖራል አልኳቸው። ምንድን ነው ማወቅ የምትፈልጉት? አሉ እንደዋዛ። ለምሳሌ የአፈሩን ሁኔታና የመሳሰሉትን አልኳቸው። ለዚህ ነው አንተ የመጣህ አሉ። አሁን አባታችን ባለፈው ቸኩለን የአፈር ናሙና አልወሰድንም ነበር እና እርሱን ለመውሰድ ነው የመጣሁት አልኩ። ማለፊያ ነው ታዲያ በየት በኩል ነው የምትወስደው? ቀልጠፍ አልኩና በዚህ በምዕራብ በኩል ወይም በስተ ደቡብ ሊሆን ይችላል አልኩ። እኔ ግን የምፈልገው በስተ ሰሜን አቅጣጫ ቢሆንም ያንን አይፈቅዱ ይሆናል ብዬ ነው። በል እንግዲያ ስራ አይደል ሂድ እንጂ አሉ። እሺ አባ መጣው ብዬ ወደ ምዕራብ አቅጣጫ ሄድኩ። የድንጋዩን ካብ ዘልዬ በውጭ ከሆንኩ በኋላ ስለማይታይ ጎንበስ ብዬ ካቡን እየታከኩ ወደ ሰሜን አቅጣጫ መራው። ቀደም ሲል ከዶክተር ማግዳሊና ጋር የሰሜኑን መስመር ለመስራት ከጀመርንበት ቦታ ስደርስ ፊቴን ወደ ሰሜን አቅጣጫ ዞርኩና ወደፊት ተራመድኩ። ከአባ መዝገበ ስላሴ ጋር በቆየሁባቸው ደቂቃዎች ተረጋግቼ እንደነበር ትዝ ያለኝ አሁን እንደገና ልቤ መሸበር ሲጀምር ነው። ባለፈው ከተመለስንበት ቦታ ስደርስ ኮምፓስ አውጥቼ ለማየት ሞከርኩ። ኮምፓሱ እንደ ባለፈው አልተርገበገበም ወይም አልተሽከረከረም። ሊሰራ ነው እንዴ አልኩኝና በመዳፌ ላይ አስቀምጬ ወደ ኋላ የዞርኩ። ኮምፓሱ የሚሰራ ከሆነ 180 ዲግሪ መዞር ስላለበት ለማረጋገጥ ነው። አይኔን ማመን አቃተው። ኮምፓሱ መርገብገብም መሽከርከርም ትቶ ባለበት ደርቆ እንደቆመ ተረዳው። የፈጣሪ አለህ አሁን እኔን በቁሜ ሳያደርቀኝ በፍጥነት የአፈር ናሙና መውሰድ አለብኝ አልኩና ሻንጣዬን አውርጄ የእጅ ኳንት ካደረግኩ በኋላ የተከማቸውን የቅጠል ብስባሽ ሙልጭ አድርጌ ጠረኩና ለዚሁ ተብሎ በተዘጋጀ ጫፉ በተሳለ የአፈር ናሙና ማውጫ ቱቦ ወይም ኦገር 50 ሳንቲሜትር ጥልቀት ድረስ ያለ አፈር አውጥቼ በፕላስቲክ ከረጢት በፍጥነት መክተት ጀመርኩ። ብቻ ልቤ ድው ድው ይላል። ከአቅራቢያ ካለ ረጅም ዛፍ ላይ ድንገት ጆፍጆፍጆፍ ጆፍ የሚል ድምፅና የሚንቀሳቀስ አካል ስሰማ ደንግጬ በጀርቤ የተዘረርኩ። ካካካካካ ሆሆ የሚል ድምፅ ስሰማ ከድንገጠ የተመለስኩ። ጦጣዎች ነበሩ፣ ተንኮለኞች አልኩና እየተርበተበትኩ ሁለት ቦታ ላይ የአፈር ናሙና ወሰርኩ። አንድ አራት የሚሆኑ ድንጋዮችም በከረጢቶች ከተትኩና በፍጥነት ከአካባቢው ለቀቅኩ። ከዚያም ወደ ምዕራብ ሄድኩና የድንጋዩን ካብ ዘልዬ ወደ አባ ዘንድ ሄድኩኝ። መጣህ አሉኝ። አዎን አባ፣ ይኸው ይዤ መጣው ብዬ አንዱን የፕላስቲክ ከረጢት አሳየኋቸው። የት ነው የምትመረምረው አሉ። አዲስ አበባ ነው አልኳቸውና አባ አሁን መሄድ አለብኝ። አቤት ላይ ያው እዚህ ቦታ መመላለሴ ግን የሚቀር አይመስለኝም አልኳቸው። ምን ነው በደህና አሉ። እንዴ ቤተ ክርስቲያኑን ለመሳለም እርሶንም ለመጠየቅ ብመላለስ ምን አለበት አልኳቸው እንደ መሳቅ ብዬ። አይ ያው ስርሃን የጨረስክ መስሎኝ ነው እንጂ እኔማ ምን ገዶኝ አሉ። ትንሽ የገፉኝ መሰላቸውና እኔማ እንኳንስ ለመጠየቅ መምጣት ይቅርና እዚሁ እኔ ጋር መጥተህ ብትኖርስ ምን ገዶኝ አሉ ለማረጋጋት። አውቃለሁ አባታችን አልኩና ይልቁንስ ስመጣ ከከተማ የሚፈልጉት ነገር ካለ ላምጣላዎት አልኳቸው። ተባረክ የኔ ልጅ፣ ግን ምንም የምፈልገው የለም ብቻ አሉ። ሊጠይቁት የፈለጉት ነገር እንዳለ ስለገመትኩ ብቻ ምን ይንገሩኝ፣ ግድ የለም አልኳቸው። ማንበቢያ መነጥር ነበረኝና በቀኝ በኩል ያለው ብረቱ ተሰብሮ ተቸገርኩ አሉ። እስኪ ሌው አልኳቸው። ተነስተው ወደ ላይኛው ደርብ ወጡና ለረጅም ጊዜ አገልግሎት ላይ በመዋሉ ፍሬሙ የዛገ፣ መስታወቱ የደበዘዘ፣ ወደ ጆሮ የሚሄደው የቀኝ ፍሬም የተሰበረ መነጽር ይዘው ተመለሱ። አይ አባ ይህማ ባይሰበርም እኮ አርጅቷል አልኳቸው ተቀብዬ እያየው። መሰበሩ ነው እንጂ ማርጀቱ እንኳን ብዙም አልጎዳም ነበር አሉ። ታዲያ ይሄን ይዤው ሊሄድ ወይስ ቁጥሩን ያስታውሱታል? አልኳቸው። ይሄማ ለጊዜውስ በምን እጠቀማለሁ አሉና ቆይ እስቲ ስመረመርና መነጠሩን ስገዛ የተሰጠኝ ወረቀት ይኖራል አሉና ድጋሜ ወደ ደርብ ወጡ። ትንሽ ቆይተው የመነጽር ማዘዣ ወረቀት ይዘው መጡ። ተቀብያየሁና አሃ ፕላስቱ ነው አልኩ። አሁን ፕላስቱ ነው አሉ። በማስታወሻ መዝግቤ በሉ እንግዲህ አባታችን በቅርብ እመለሳለሁ አልኩና በመስቀላቸው ተባርኬ ቁልቁለቱን በደን ውስጥ መውረድ ሲጀምር አባ መዝገበ ስላሴ የተናገሯቸው ሁለት አረፍተ ነገሮች አእምሮዬ ውስጥ እንደ ኳስ ይነጥሩ ጀመር። አሁን ሌላ ከውጭ የተመደበ ጠባቂ ሰው የለም። እንደዚያ ስል ግን ብቻዬን ነኝ ማለት አይደለም ያሉትና የመነጽሩን የንባብ ኃይል መጠን ፕላስቱ የሚለውን በእንግሊዝኛ ስናገር አሁን ፕላስቱ ነው የሚሉት ነበሩ። ለማንኛውም ለጊዜው የደኑን እንቆቅልሽ ይበቃኛል። ሌላ እንቆቅልሽ የምደርብበት አቅም ያለኝ አይመስለኝም አልኩና ፈጠን ብዬ እየተራመርኩ ደኑን ጨርሼ መኪናው ዳቆምኩበት መንደር ሳመራ ከቤተ ክርስቲያኑ ደን በስተ ሰሜን ትንሽ ሸለቆ ተሻግሮ ከብት የሚጠብቁ ልጆችን ተመለከትኩ። ሄጄ በአካባቢው ስለ ደኑ ምስጢር የሚነገር ወሬ ካለ ለማውጣጣት የሆነ ነገር ገፋፋኝ። ወደ ምስራቅ የነበረውን መንገዱን ትቼ ወደ ሰሜን ልጆች ወዳሉበት ሸለቆን ተሻግሬ ሄድኩና አጠገባቸው ስደርስ ልጆች እንዴት ዋላችሁ አልኩ። ዛይር መስጌን ደህና አሉ። አንዱ አንዱ እየተሸሸጉና እየተሽኮረመሙ ስድስት ልጆች ናቸው። እድሜያቸው ከሰባት እስከ አስራ አራት ይሆናል። ምን እየሰራችሁ ነው አልኳቸው። ከብት እየጠበቅነ አለ ከመካከላቸው አንዱ። ጎበዞች አልኩና አትማሩም እንዴ ስል የተለመደ የባይተዋር ከተሜ ጥያቄ አቀረብኩ። እንማራለን እንጂ አሉ። ታዲያ አሁን እዚህ ምን ትሰራላችሁ? በ shift ስለሆነ አሃ አልኩና ከሰዓት በኋላ ትሄዳላችሁ ማለት ነው አልኩ። አዎ አሉ። ወደ ጥያቄ ከመግባቴ በፊት ዘና እንዲሉ ብዬ ፎቶግራፍ አነሳዋቸውና ምስላቸውን በ screen ኡ አሳየዋቸው። በጣም ደስ አላቸው። እረጋይ እረ ጉባኤ አንተ እንትና እያሉ ይሳሳቁ ጀመር። እያንዳንዱ ልጅ ማየት የሚፈልገው የራሱን ምስል ስለሆነ ጎላ እያደረግኩ ለሁሉም አሳየኋቸው። በጣም ደስ ያላቸው ይመስላል። የራሳቸውን ምስል ሲያዩ ይገረማሉ፣ ይደሰታሉ። የሰው ልጅ አእምሮ ጤነኛ ከሆነ እንደ ራሱ የሚወደው የለም። የራሳችንን ምስል እንደ ማየት የሚያስደስተን ነገር የለም። መጠኑ ሲያልፍ ግን ትልቅ ቢልቦርድ አሰርቶ ፎቶ በመስቀል ሐውልት አስቀርጾ በአደባባይ በማቆም ሰዎች ሁሉ ይመልከቱኝ ወደሚል በሽታ ከፍ ሊል ይችላል። እየተሽኮረመሙና እየተሳሳቁ ዘና ማለታቸውን አየሁና ልጆች አልኳቸው። ሁሉም ወደ እኔ ዞር ሲሉ እዚህ ቤተ ክርስቲያን ደን ውስጥ ከብት ታስገባላችሁ እንዴ? አልኳቸው። አራ ከብት አይገባም አሉ። አጋም ቀጋ ለመልቀምም አትገቡም? አልኳቸው። አራ አይገባም አለ አንደኛው ልጅ። ለምን እኛ እናውቅም፣ ብቻ አይገባም አለ ሌላኛው ትከሻውን ወደ ላይ ከፍና ዝቅ እያደረገ። ከዚያ ሌላኛው ልጅ አያ ደጎች ስላሉበት ነው አለ። ምን እነማን ናቸው ደጎቹ ብዬ ለማጣራት ስሞክር ወይ ድላህን ተቀባጣሪውን ፊት ሲል አንደኛው ልጅ ቆይ ላጊጌያ ባልናገር አለ ሌላኛውና ሁሉም ተረባረቡበት። ልጁ በጣም ደነገጠ። ለምን እንደሱ ትሉታላችሁ? እኔ እኮ ሁሉንም አውቀዋለሁ አልኳቸውና ለማረጋጋት ከኪስ ያወጣሁና ለሁሉም አንዳንድ ብር ሰጥኋቸው። ሁሉም ብሩን በእሽታ ተቀብለው እያገላበጡ ሲያዩ እኔ ምላችሁ አልኩና ወደ እኔ ሲመለከቱ ማን ነው ከእናንተ ውስጥ ጎበዝ ልጅ ተጨማሪ ብር የምሰጠው አብሮኝ በዚህ በኩል ከደኑ ገብቶ ደጎቹ ያለበትን የሚያሳየኝ ስላቸው ሁሉም በድንጋጤ ክው ሲሉ አዩዋቸው። ከዚያ ተለቅ ያለው ልጅ መጣና ብሩን ከእግሬ ስር ጥሮ ራመድ ሲል ሁሉም የሰጠኋቸውን ብር ጥለውልኝ ከሩጫ በማያንስ እርምጃ እየተገላመጡ ትተውኝ ወደ መንደሩ አቅጣጫ ሄዱ። ነገሩን እንዳበላሸሁትና ትልቅ ችግር እንደፈጠርኩ ስለገባኝ ወሬው ወደ መንደር ከመዛመቱ በፊት በፍጥነት ወደ መኪና የተራመርኩ። እንደደረስኩ መኪናውን ሲያዩልኝ የነበሩትን እናት አመስግኜ መኪናውን አስነስቼ በፍጥነት እየነዳው ከአካባቢው ራቅኩ። ከዋናው የመኪና መንገድ ስገባ እፎይ አልኩ። በአንድ ወቅት የሰራሁት ቀሽም ስህተት ታወሰኝና ፈገግ አልኩ። ከስድስት ዓመት በፊት ይመስለኛል ወደ አንድ ሰፊ የተፈጥሮ ደን ወዳለው ደብር ለጥናት ሄጄ ነበር። ቤተ ክርስቲያኑ ከወረዳው ከተማ በአምስት ኪሎ ሜትር ርቀት ላይ የሚገኝ ነው። እስከ ወረዳው ከተማ በህዝብ ትራንስፖርት ሄድኩና ማረፊያዬን ካመቻቸው በኋላ ከቀኑ ወደ ዘጠኝ ሰዓት ሲሆን ቢያንስ ለሁለት ሰዓታት መስራት እችላለሁ አልኩና ሁሌም እንደማደርገው የሁለተኛ ደረጃ ተማሪ የሆነ ልጅ እንዲያግዘኝ ቀጠርኩ። ልጁ የዘጠኝ የዘጠነኛ ክፍል ተማሪ ሲሆን እድሜው ወደ 15 ዓመት ይጠጋል። ስራው ሜትሮ ጥሮ መያዝ፣ እቃ ማቀበል፣ አንዳንድ ጊዜም እኔ ዛፍ ላይ ስወጣ የምነግረውን ማስታወሻ ላይ መጻፍ ነው። ሁለት ቀን አብሮኝ ሊሰራ በክፍያ ተስማምተን ለስራ የሚያስፈልጉ መሳሪያዎችን ተከፋፍለን ተሸክመን ወደ ቤተ ክርስቲያኑ አመራን። ከተማዋን ለቀን እንደወጣን በርካታ ህዝብ ከቤተ ክርስቲያኑ ወደ ከተማው ሲመለስ አገኘን። ምን አለ ዛሬ አልኩት። አንድ በከተማው የታወቁ ሰው ሞተው ከቀብር እየተመለሱ ነው አለኝ። የባጤ ቆጡን እያወራን እኔ ከፊት እርሱ ከኋላ ሁነን ተጉዘን ከቤተ ክርስቲያኑ ለመድረስ አንድ ሁለት ኪሎ ሜትር ሲቀረን ጋሼ ምንድን ነው ደን ውስጥ የምታጠነው አለኝ። ምን እንዳቀበለኝ አላውቅም፣ ብቻ ቀልድ የፈጠርኩ መስሎኝ ሞተው ቤተ ክርስቲያን የተቀበሩ ሰዎችን መመርመር ነው። ይኸውልህ ዛሬ የምንሰራው ከቤተ ክርስቲያኑ እንደደረስን ሰው ወደሚቀበርበት አካባቢ እንሄድና ዛሬ የተቀበሩትን ሰው እየቆፈረን እናወጣለን። ከዚያ በእርግጥ አሁንም እንደሞቱ እንደሆነ እናያለን። ሙሉ በሙሉ ሞተው ከሆነ ደግሞ በምን ምክንያት እንደሞቱ እንመረምራለን። አትፈራም አይደል አልኩት። ዝም መልስ የለም። አያስፈራም እኮ የሞተ ሰው ከዚህ በፊት አይተህ ታውቃለህ? መልስ የለም። ፈራህ እንዴ አልኩና ዞር ብዬ ባይ ካጠገቤ የለም። ሻንጣዬን ጥሎልኝ በፍጥነት ወደ ከተማ እግሬ አውጭኝ እያለ እንደሆነ ተመለከትኩ። በግዴለሽነት የፈጠርኩት መራራ ቀልድ እንዳስበረገገውና ከተማ ሲደርስ ደግሞ አንድ ልውጥ ሰው መቃብር ሊቆፍር መጥቷል ብሎ ቢያወራ ሊደርስብኝ የሚችለው ችግር ወዲያው ታሰበኝና ደነገጥኩ። በፍጥነት ጥሎልኝ የሄደውን ሻንጣ አንስቼ ከከተማው ከመድረሱና ከማውራቱ በፊት ልጁን መያዝና ቀልዴን መሆኑን ማስረዳት ነበረብኝ። ሳምባዬ ጉሮሮዬ ላይ የተወተፈ እስኪመስለኝ ባለ በሌለ ኃይሌ መሮጥ ጀመርኩ። አባራሪና ተባራሪ ሆነን በስንት ልመና ከተማው መግቢያው ላይ አቁሜ ቀልዴን እንደሆነ እየማልኩና እየተገዘትኩ ነግሬ በስንት ልመና አሳመንኩት። በዕለቱ ልሰራው ያሰብኩት ተሰርዞ ስራዬን በማግስቱ እንደሰራው አስታወስኩና ዛሬ ደግሞ ተመሳሳይ ስህተት መስራት የተሰምቶኝ ኤዲያ አልኩ ለራሴ።